الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته لا شيء نستمر شوي إيه؟ إيه؟ ማለት ወንበሩ እንደዚህ እኮ ነው እንደዚህ ነው الله تعالى عنه قال قال رسول الله صلى الله عليه وسلم يؤم القوم أقرأهم يؤم القوم توجن يمرا أقرأهم لكتاب الله تعالى يا الله القرآن بيبز يحفظوا سو يقرأ سو يمرا ይላሉ فإن كانوا ከሆኑ في القراءات ቁርአንን በመቅራት ሰዋአን እኩል ከሆኑ ፈአዕለሙሁም ቢሱና የነብዩን ሐዲስ more የሚያውቀው ይቀደም ብለዋል ነብዩ عليه الصلاة والسلام። فإن አሁንም ከሆኑ ኢማሞቹ في السنة سواء በሱናም እኩል ከሆኑ فأقدمهم هجرة ቀድሞ ሂጅራ የሄደው ብለዋል። فإن كانوا في الهجرة سواء በስደት አካሄድ እኩል ከሆኑ فأقدمهم سلما ቀድሞ እስላምን የተቀበለው ብለዋል። وفي رواية ፈአቅደሙሁም ሲነን የሚል ሲነን በእድሜ ቀደም ያለው ይሁን ተብሏል። ማለት ሁሉም ሐፊዝ ናቸው፣ ሁሉም ሱና ይችላሉ፣ ሁሉም ህዝራ ላይ እኩል ናቸው። እዛን ጊዜ በእድሜ እስላምን ቀድሞ በመቀበል እናወዳደራቸዋለን። ያም ከሆነ ደግሞ በእድሜ እናወዳደራቸዋለን ማለት ነው። በእድሜ እስላም ውስጥ ቀድሞ በመግባት ቀድሞ ተውበት በማድረግ እድሜ ወይም እድሜ ራሱ ወሳኝ ነው። እድሜ ለምን አመለ ሷሊሃ ብዛት ሰውየው ሰርቶ ሊሆን ይችላል ከሀያ አመቱ ባለ 25 አመቱ የአምስት አመት ኸይራት አለው ማለት ነው። በደረጃ ይበልጣል። እድሜ ራሱ ያወዳደራሉ ዑለማዎች። ወላ የኡመነ ረጁሉ ረጁለ አንድ ሰው ሌላውን ሰው እንዳይመራው ፊ ሱልጣኔ በሱ ስልጣን ውስጥ ሂዶ እንዳይመራ እንዳይመራ አንድ ኢማም ራቲብ ካለ እሱን ማስገደድ አለበት። ወኢን አታ አፍወለ ሚን ወኢን ጃአ ረጁሉን አፍወለ ሚን ከሱ የተሻለ ታላቁ ሙፍቲ ቢመጡም እንኳ አያገባቸውም። እዛው ኢማም ራቲብ ነው መቀደም ያለበት። ማንም የሚመጣው ራሱ እዛ ከነበረው ቢበልጥም እንኳ ማለት ነው። ቢበልጥም እንኳ ወላ الرجل الرجل ولا يؤمن اندايمرا እንዳይመራ الرجل عند سو ሰው سو اندايمرا እንዳይመራው سلطاني بسو سلطان እሱ አገዛዙ እሱ ግዛት ሄዶ እንዳይመራ የአካባቢው ወይም የመስጂዱ አስተዳደር ነው መቀደም ያለበት ኢማም ራሲቡ ቋሚው ኢማም ማለት ነው። ወላ የቅዑዱ ፊ በይቴ ሰውየው እንዴት ሂዶ እንዳይቀመጥ አላ ተክሪመቴ የሚከበርበት ቦታ ላይ ማለት ነው አባወራ ቦታ ኢላ ቢኢዝኒ አስፈቅዶ እንጂ ተፈቅዶለት እንጂ አይቻልም ሰው ቤት ሄዶ አባወራ ቦታ ላይ አይቀመጥም ረዋሁ ሙስሊም ሐዲሱን ሙስሊም ዘግቦታል ወልብን ማጀ ለብኑ ማጀ ምን ሐዲስ ጃቢር ረዲየላሁ ዐንሁ من حديث جابر كجابر بن عبد الله የተዘገበ ሐዲስ ነው ወላ ተኡመነ መራአቱን ሴት ልጅ እንዳትመራ ብለዋል ረጁለን ወንድ ልጅ ሴት ልጅ እንዳትመራ ብለዋል ነብዩ አለይሂ ሰላቱ ወሰላም ሴት ልጅ ወንድን ልጅ እንዳትመራ ኢማም ሁና ወላ አዕራብይን የገጠሩን አዕራብዩ ሙሃጅራን ሙሃጅሩን መምራት የለበትም ብለዋል ነብዩ عليه الصلاة والسلام። ሙሃጅርን ሙሃጅር ማለት የከተሜው ነዋሪ መዲና ውስጥ በስደት የሄዱት more እውቀት አላቸው እነሱ። አዕራብዩ ደግሞ الأعراب أشد كفرا ونفاقا ስለዚህ እነሱ በጣም እውቀት ላይ ጥልቀት የላቸው ጥልቀት ስለሌላቸው ወደ ከተማው ቀረብ ያሉት መሀጅሮቹ ናቸው ማስገደድ ያለባቸው ብለዋል። ስለዚህ ولا تؤمن امرأة رجلا አንድ ሴት ወንድን እንዳትመራ ኢማም ሆና ኢማም ሆና هذا في الصلاة وأيضا في الولاية الإسلامية በእስላማዊ አገዛዝም ውስጥ ሴት ልጅ በላይ አሚር ሆና አትመራም ወንድ ልጅ በተአምር ማለት ነው። ለምን ነቢዩ ዓለይሂ ሰላቱ ወሰላም ፊል ሐዲስ ሰሒሕ አለዚ ረዋሁ ልቡኻሪ አን አቢ ረዲየላሁ ተዓላ አንሁ ፈላ ላይስሊሑ ቀውሙን ወለው አምረሁም ምራአ ሰዎች መቼም አይሳካላቸውም አይድኑም ብለዋል። ሴትን መሪ ያደረጉ ብዛት በስሜት ነው የሚወስነው። ብዛት ብዛት በስሜት ላይ ሆኖ ነው የሚወስነው። አቂል አይደሉም ማለት አቅለኞች አይደሉም ሳይሆን ነቅስ አለ፣ አቅል ላይ ነቅስ አለ። ይሄን ደግሞ አላህ ራሱ በቁርአን ያስቀመጠው ነው። ስለ እንደ ወንድ ሁለት ሴት ነው ምስክር መሆን የምትችለው። አላሁ አዕለሙ ቢህም ሊአነሁ ኻሊቁሁም አላህ ስለ ያውቃል፣ እሱ ፈጥሯቸዋልና። ነቢዩም ዓለይሂ ሰላቱ ወሰላም ናቂሳተል ዐቅል ናቸው ብለዋል። ከነቢዩ በላይ የሚያውቃቸው የለም። ባዕድ አላህ ከአላህ በኋላ ከነቢዩ የበለጠ ማንም አያውቅም። ስለዚህ ከሴቶች ወደ ካሚልነት የደረሱት እነማን ናቸው ያሉት ነቢዩ ዓለይሂ ሰላቱ ወሰላም ማን ማን ነበሩ? አሲያ፣ መርያም እነ ኸዲጃ ወደ ከማልነት ወደ ሙሉነት የደረሱ አቀል በመሆን ማለት ነው። እነዚህ እነዚህ ናቸው። ከወንድ ብዙ ካሚል ተፈጥሯል አሉ። ሙሉ ሙሉ የሆነ በማንኛውም አካሄድ ላይ ሙሉ የሆኑ ሰዎች ነብያቶች፣ ሙርሰሎችና ወልዮች ብዙ ተፈጥረዋል አሉ። ከሴቶች ግን አራቱ ናቸው ወደ ሙሉነት የቀረቡት ብለዋል። ሌሎቹ ናቂሳተል አቅል ናቸው። ግን እዛው ነቅሱ ውስጥ በደረጃ ይበላለጣሉ። በጣም ወደ ሙሉነት የሚመጡ ይኖራሉ ውስጥ ላይ አላ ደረጀ ተቅዋሁ እንደ ተቅዋቸው ይመደባሉ እነሱም ራሳቸው ማለት ነው። ስለዚህ ሀታ አልመርአቱ ተኩኑ አሚረተ በይቲሃ በቤት ውስጥ አሚር ትሆናለች። ወጣ ጠቅላይ ሚኒስተር ወይም ማማን መከተል ወይንም ደግሞ የሆነ ትምህርት ሚኒስተር ምን ውስጥ ገብታ አገር የምትቀውጥ ከሆነ ወፊህ ስቁጥ ይፈጠራል። ለምን ለአንሃ ስተዛሃቡ ኢላ ኬንያ አው ኢላ ሱዳን መሄዷ አይቀርም። ኢዘን አይነ ሰቢት ሰቢቱ ፊል ሆቴል ነው የምታደርግ إذا ماذا يحدث وماذا يقع في الاجتماع هذا نعلمه والله ماذا يقع سبحان الله العلماء يمنعون هذا ምክልክል ነው ይሄ ተቀዱምነትም አይደለም እስላም ወደ ኋላ ያስቀራል ማለት አይደለም የሴት ልጅ ውበት ሰጥቷታል ለቤቷ ውስጥ ነው የምትቀመጠው ቢሮ ውስጥ ትሰራለች ናአም ትስራ አጅነቢያ እክላት ምን የሆነ ነገር የሌለበት ትሰራለች አትሰራም አይደለም አትሰራም አይደለም ግን እክላት ሞራል በዛበት ቦታ አለበለዚያ ግን እንደነሱ ተቀብሉ የሴት ልጅ ፕሬዝዳንት ጠቅላይ ሚኒስትር ከሆነ ምን ትሆን ምን ትሆን ተብሎ የተለቀቀች ከሆነ ሰቀጠ ሰነስቁጡ ከማ ሰቀጠት አውሮፓ እዳን ለዚህ ነው እንዲያውም እብኑ ተይሚያ ምን ይላሉ? አጅማ አል ቀድ ካደ አይኩነ ኢጅማአን ኢጅማእነት ደረጃ ደርሷል። ሴት ልጅ ወንድ ልጅ አስመራው ምን ምን በሶላት ማለት ነው። በሶላት አስመራው በሌላውም አማክራት ጥሩ ነው። የተልጅ ማማከር ጥሩ ነው። ነብዩ አለይሂ ሰላቱ ወሰለም አኢሻ ከጎናቸው ቆማ ነበር ኤሊሳ ሲረበሹ አብሽር መሐመድ ችግር የለም አይዞ በሞራል በጣም ታግዛቸው ነበር። እንደዚህ አይነት ሴቶችም አሉ። ናም ወራአ ኩል መሊክን ከንጉስ ጀርባ ሴት አለ፣ ከወልዩ ጀርባ ሴት አለች። እናት አሳዳጊ ሚስትም አለች። ከታላላቅ ሰዎች ጀርባ ታላላቅ የሆኑ ሚስቶች አሉ። እንደዚህ አለ። ከእድገት ጀርባ ሴቶች አሉ። ወላኪን ያ ማለት ቅድሚያ ይሰጥ ማለት አይደለም። ለምን ከፍ ራሷም ትፈተናለች፣ ራሷም ትፈተናለች። ይሄ ነገር እንዳይመጣ ብለው የሌላውን ያስገብት ማለት እሺ ወላ ተኡመነ እንዳትመራ አሉ ነብዩ አለይሂ ሰላቱ ወሰላም ሴት ወንድን እንዳትመራው ብለዋል በሶላት ወላ አዕራብዩን አዕራብዩን ሙሃጅረን እንዳይመራ ይሄ ግልጽ ነው አይደል ገልጿቸዋል አዕራብይ ማለት ከገጠር የመጣው ምንም የማያውቀው ማለት ነው ስለ ሸሪዓተል እስላሚያ ጥልቀት እውቀት የለውም ጥልቅ የሆነ እውቀት የለውም ስለዚህ ሙሃጅር ማለት ደግሞ እውቀት አለው ዑለማዎች እያሉ ታላላቅ ሰዎች እያሉ ስለ ዲኑ የሚያውቁ እያሉ ጃሂል መቀደም የለበትም ማለት ነው ከዚህ ላይ ስንባጥ የሚደረገው ወልሐዲሱ ضعيف ሐዲሱ ضعيف ነው ولكن يعمل به ولا فاجر ፋጅርን መምራት የለበትም ሙእሚንን ሙእሚንን መምራት የለበትም ፋጅር ማለት አንድ ወንጀለኛ ሰው ማለት ነው ፋሲቅ የሆነ ማለት ነው ፋጅር ማለት በማዕና ፋሲቅ ፋሲቅ የሆነ ሰው ሙእሚኑን ጥሩ ተቅዋ ያለውን ሰው መምራት የለበትም መምራት የለበትም። ሐዲስ ብቻ እንትን ሶላቱ ለምሳሌ አንድ ፋሲቅ ቢያሰግድ ሶላቱ ይቻላል አይቻልም? ግማሽ ዑለማዎች አይቻልም ማለት የተወሰኑ ደግሞ ይቻላል አሉ። የሁለቱም ሐዲስ የሁለቱም መረጃ ዳዒፍ ነው ብለዋል። የሁለቱም መረጃ ዳዒፍ ነው። ስለዚህ ዳዒፍ ያደርጉና ምን ያደርጉታል? ኪለል ጃኒበይ ከሁለቱም በኩል ፋሲቅ ማሰገድ አይችልም ብለዋል። ፋሲቅ ኢማም መሐመድ ፋሲቅ ማሰገድ አይችልም። ሶላቱ ተቀባይነት የለውም። አንድ ፋሲቅ ተቀድሞ ወይ ጠጭ ይሁን ወይ ሙስሊም ኢዛረሁ ሽርጡንና ሱሪውን የለቀቀ ሰው ቢያሰግድ ሶላቱ ተቀባይነት የለውም። ከሱ ጀርባ ሆናችሁ አትስገዱ ብለዋል። ወላኪን ይህን ደግሞ ሌሎች ደግሞ ይቻላል ነው ያሉት። ጣጣ የለም ችግር የለም። በሁለቱም በኩል ያለው ሐዲስ ضعيف ነው ብለዋል። ضعيف ነው ይሉና እና ምን ይሁን አፍሉን ነው የምንይዘው አለ። አፍሉን ስንመለከት አንድ ወንጀል የሚሰራ ሰው ሶላቱ ተቀባይነት አለው የለውም? የራሱ ሶላት ለራሱ አለው። ስለዚህ ሶላቱ ተቀባይነት ያለው ሁሉ መምራት ይችላል መምራት ይችላል። አሶህም ይሄ ነው፣ ራጅሁም ይሄ ነው፣ ራጅሁም ይሄ ነው። አመዛኝ ይቻላል። ገባችሁ አልኳችሁ? አገባችሁ? ሴት ወንድን አትመራም። አዕራብይ ሙሃጅርን አይመራም። የገጠሩ ሰው የከተማውን ሰው ማለት more መውቀት እውቀት ያለውን ሰው ማለት ነው። እዚህም ጃሂል ካለ more ከሱ የተሻለው መቀደም አለበት ነው ምንም አትችልም። ولا فاجر አመፀኛም በአላህ ላይ ያመፀ ወንጀለኛም ሙእሚንን አማኙን ሰውዬ መምራት የለበትም ይላሉ። وإسناده የዚህ ሐዲስ ሰነድ ዋሂን ዋሂን ድክር ያለ ሐዲስ ነው። መረጃ አይሆንም ማለት ነው። ላይ ተጀደ አይሆንም። አይባኢፍ ለአንሲ አብደላህ ብን ሙሐመድ አልአደዊ የሚባል አለ ይሄ ሰውዬ ወኪዕ ቢወዱዕ الحديث ሐዲስን በጣም ضعيف የሚያደርግ ሰውዬ አብደላህ ብን ሙሐመድ አልዓደዊ የሚባለው በጣም ደካማና እሱ ያለበት ሰነድ ሙሉን ዋሂ ደካማ ምንም የሚያዝ አይደለም ነው የሚለው ወሸቱ አልይ ብን የዚድ ራሱ ኡስታዝም አልይ ብን የዚድም ራሱ ውሸታም ነው ضعيف ነው በጣም ደካማ ወለሁ ጥሩቁን ኡኽራ ፊሃ አብዱል መሊክ ብን ሑበይብ ወሁ ሙታህም ቢፈሪቀት الحديث አብዱል መሊክ ብን ሑበይብ የሚባልበት ሌላ ሰነድ ነበረ። እሱ በሁለቱ እንኳን ተደጋግፎ ላይ እንዳይደርስ እሱም ራሱ ቢፈሪቀተል ሐዲስ የሐዲስ ሌባ ይልቃል። በሐዲስ ሌብነት የታወቀ ስለሆነ የእሱም ሰነድ ተቀባይነት የለውም ብለው ሐዲሱን ضعيف አድርገውታል። ለዚህ ነው ضعيف ነው አይደለም ያላችሁ ዋሂን ነው ድክም ያለ ማለት ነው። ለምንም መረጃ አይሆንም። ለምንም መረጃ አይሆንም። ሐዲስ መረጃ አይሆንም። ይሄ ግን ፋሲቅ ሰው ሊያሰግድ ይችላል። ከሰሐቢዮች እንምጣና እንመልከት። አብደላህ እብነ ዑመር ከማን ጀርባ ይሰግዱ ነበር? ከሐጃጅ ብን ዩሱፍ ጀርባ ይሰግዱ ነበር። ሐጃጅ ብን ዩሱፍ ማለት ሰፋከ ድማ ዘመን አፍሳሽ የነበረ ሰሃቦችንና ዑለማዎችን ሲጨፈጭፍ የነበረ ሰው ነው። ከሱ ጀርባ ሆኖ ይሰግድ ነበር። አልሙክታር እብኑ አቢ ዑበይድ የሚባልም ሰውዬ ከሱም ጀርባ ሆኖ ሰግደዋል። ይህ ሰውዬ كان يتهم بالسحر አስማትን ይጠቀማል የሚል ጥርጣሬ ነበረ። አብደላህ እብን መስዑድን ታላቁን ሰሐቢ የምንመለከት ወሊድ እብኑ ዑቅባ ጀርባ ይሰግዱ ነበር። ወሊድ እብኑ ዑቅባ የሚባለው ሰውዬ በጣም መጥፎ የወጣለት ሰውዬ ነው። ካነ ይስተሃሙ ቢሹርቢል ኸምር ኸምር ይጠጣል የሚባል ጥርጣሬ ነበር እዚህ ሰውዬ ላይ። ከዚህ ሰውዬ ጀርባ ሰግደዋል። ስለዚህ ከፋሲቆች ጀርባ መስገድ ይቻላል ወይ? ነዓም ይቻላል። ሼክ እብን ባዝ ረህመቱላሂ አለይህ አንድ የሰጡት ፈትዋ አለ። ምን ፈትዋ ሰጥተዋል? አንድ ሰው ሱሪ የረዘመ አስረዝሞም ሽሩጡንም አስረዝሞ ይሁን ከጀርባው መስገድ ይቻላል። ፋሲቅ ነው አልፍስቱ አለይህ ይቻላልና አፍልያ ግን ይለያያል። ይቻላልና አፍልያ ይለያያል። ከስል ዑለማዎች ጢሙን ካላጭ ጀርባ መስገድ አይቻልም የሚሉ አሉ። ወላኪን ፋሲቅ ከፋሲቅ ጀርባ ሶላት መስገድ ችግር የለም። ሶላቱ ይቻላል። እንትን ፋሲድ ነው አይባልም። ወላኪን አልአፍሰል የትኛው ቢቀደም ነው? ሱንዩ ማለት ነው። ጢሙን ያሳደገው ሱሪውን ያሳጠረው ሱናውን የጠበቀ ልጅ መቀደም አለበት። هذا هو الاولى المتقدم حديث النبي عليه الصلاه والسلام እንደውም አብዱል አብዱል ከሪም እብኑ ማሊክ አልጀዘሪ የሚባሉት ቡኻሪ ታሪክ የሚባለው ኪታባቸው ላይ ዘግበውታል። ምን አሉ ወጀቱ አሸረተን ሚን አስሓቢ ሙሐመድ አለይሂ ሰላቱ ወሰላም ከረሱል ሰሐቢዎች አስር ሰሐቦችን አግኝቻለሁ። ካኑ ይሰሉነ ወረአ አኢመቲል ጀውር እጅግ ዛሊም ከሆኑ አኢማዎች መሪዎች ጀርባ ሆነው ተከትለው ይሰግዱ ነበር ከጠማሞች ጀርባ ብለዋል። ስለዚህ ከፋሲቅ ጀርባ መስገድ ይቻላል? አዎ ይቻላል፣ ይቻላል። አይበላሽም ሶላቱ ይቻላል ማለት ግን አስወልያ ነው ማለት አይደለም። አፍተኑ ሱኒ ሊቀደም ነው። ተግባባን ይሄ ጀውርና ግን ወራአል ሙብተዲዓ የብኑ ባዝን ፈትዋ ነገርኳችሁ አይደል? አንድ ሙብተዲ ሰው ጀርባ ሆነ መስገድ ይቻላል። ፈትዋ የተሰጠበት ሰው ብቻ ሲቀር ፈትዋ የተሰጠበት ቢዳ የሚሰራበት መስገድ ነው። መስገድ ይችላል መስገድ ይቻላል። ግን ቢዳው ምን ደረጃ የደረሰ ነው? ሽርክያቱ ምን ደረጃ የደረሰ ነው? ሰውየው ሁጃ ደርሶታል። ዑለማዎች ስለሱ ምን ብለዋል? ይሄ ነገር መታወቅ አለበት። ገባችሁ አልኳችሁ። ወራአ አልሙብተዲዕ ወልሙፍሲል ኢዛረሁ ከጀርባው መስከት ይቻላል፣ ችግር የለም። ወላኪን እቀደማለሁ ካለ ሱሩ አጭር ያለ እያለ ሱሩ በጣም የረዘመበት ካለ ጎትትና ወደ ኋላ አትቀሩ። የትናማ ይመጣቀው አይ አንተ አታስገድ መንገድ ነው። እውነቴን ነው ወላሂ ይቻላል ማለት አድርጉት ማለት አይደለም። ይቻላል ማለት ሶላቱ አልተበላሸም። የእሱ ሶላት መቅቡል ስለሚሆን ከኋላው መከተል እንችላለን። ሶላትን ሱሩ የረዘመ ከሆነ አንተ ተው ጥሩ አይደለም እንደውም አንተ ተቀድመህ ተንደርድረ መግባት ትችላለህ። ሱሪ የሚረግ ዝም ብሎ የሚለቅሰው ከሆነ ያለ አንተ ግባ ቀደም ብለህ ሽልብ ያለበት ወይንም ደግሞ ሱሪ ሰፋ ያለ አጠር ያለ ከሆነ ማለት ነው። አይ በግድማ ፊትን እንዳታነሳ ከአጃጅ ምኒቶች ጀርባ ሰግደዋል ብያለሁ። መጀመሪያ አፍሉን ነገር ያቸዋል። ከፋሲቅ ጀርባ መስገድ ይቻላል። ወላኪን አውላ ይህን ነው ይቀደም ተግባባን። አዎ አልዕልሙ የኮ አረብያ እውቀት እኮ ነው። በዕልም የሚበልጥ ምን ነው? ምን እንዴት? አዎ ማለት ስናዋ ላይ እየጠበቀች መሆን አለባት። ማለት ኒቃቢስ እያለች ጉርድ ለባሽ አትቀሸኝም። ኖ አላህ ፈድል ሰጥቷል። በዚህ ላይ አበላልጧል። ያለ እኮ ነው ምክንያቱም አላቀድር ኢማንህም ነው። የሰው ልጅ እኮ ደረጃ አላህ ነው የሰጠው። ይሄ የሰው ልጅ የሚመድበው ወይንም በካርድ የሚመረጥ ነገር አይደለም። አላህ ዕልም የሰጠው እውቀት ያለው ዲኑ ላይ more እውቀት ያለውና በሱናው ላይ ያለ ሰው መቀደም አለበት። አዳሁ ለሐቅ ሐቅ ነው። አዎ ብዙውን ጊዜ ምን እንደሆነ ታውቃለህ? አነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሰውየው ተናገራቸው። اعدل يا محمد በፍትህ ስራ አላቸው። فمن إذا لم أعدل አሉ። እኔ ፍትህ ካልሰራሁ ማን ፍትህ ይሰራል አሉ። ኻሊድ ይህን ሰውዬ አንገት ሁሉ ቁረጠው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አዎ لعله يصلي ይሰግድ ይሆናል አሉ። ይሰግድ ይሆናል እንዳልነከዋል ፈከም ሚን ሙሰሊም ለይሰ ፊ ቀልቢሂ አልኢማን ስንት ቀልብ ውስጥ ኢማን የሌለ ሰጋጅ አላላችሁ لا ما بعثت لأشقق قلوب البشر የሰውን ልጅ ልብ ልሰነጥቅ አይደለም የተላኩት ብለዋል። ስለዚህ على الظاهر ነው ሁክም ለምን ለምሳሌ አንድ ነገር አለ የሆነ ሱሪውን አሳጥሮ ሱሪ ያስረዘመ በጣም ተቅይ የሆነ ጥሩ ልጅ ታያለ ሱሪውን አስረዝሞ አሳጥሮ ደግሞ ቀዝቃዛ አለ ወላችን የምትመለከተው የቱን መሰለ አላቀደር ሲስኪ ትመለከታለ እኛ የሰው ልጅ የምንመለከተው ውጫዊ ብቻ ነው ሁክም የምትሰጠው ከከሌ ከከሌ ይሻላል የምትለው በዛሂር ነው በባጢን አላህ አለ በባጢን አላህ አለ አለ ዛሂር ግን ሰው ልብስ ራሱ ወሳኝ ልብስ ሱሩ ያጠረና ሱሩ የረዘመ እኩል አይደለም። አላህ ዘንድ አላህ አለም ቢሸሪዓተል እስላምያ ዘንድ እኩል አይደለም። በሸሪዓተል እስላምያ ውጭ ላይ በምናየው እኩል አይደለም፣ እኩል አይደለም። ለምን አለዛሂር ነው። ሂጃቡን የለበሰችና ሂጃብ ያለበሰች እኩል አንልም። እኛ በዛሂር በምናየው ነገር ነው ሁክም የሚሰጠው። ውስጥ ላይ ባላች ያላችሁን የኢማን ቀድር ግን የሚያውቀው አላሁ ሁወ ለዚ ያዕለሙ ወህደ ተገባን አይደል? ሶላቱ ይበላሻል አይበላሽም፣ ስለ ሶላቱ ሁክም ማወቅ አለበት። ሞር ሶላት እንትኑን አጣጥፎ ቢቀደም ይሻላል። ይሄንኛው ሶላት ያበላሻል የሚል ደረጃ የሚደረስ ከሆነ ሶላቱ ይበላሽበታል፣ ስለ ሶላቱ ሁክም ሞር አያውቅም የምትል ከሆነ አለበለዚያ ግን ሶላቱን የተሻለ ካወቀ ያ በጣም የተሻለ ቢሆንም እንኳ ይሄንኛው መቀደም አለበት አይተን ማለት ነው። ለምን ፋሲቅ ከሆነ ከፋሲቅ ጀርባ የዑለማው ትግል እክትላፍ ዑለማ አለበት እክትላፍ ዑለማ አለበት። ሶላቱ ግን አይቻልም እያልኳቸው አይደለም፣ ነግሬያቸዋለሁ ከኋላ ያለውን የዑለማ አቋም ሁሉ የሴት ኢማም ለሴቶች የሴቶች ለሴቶች አለ። ኡሙ ወረቃ አሰግዳለች፣ አኢሻ አሰግዳለች፣ ኡሙ ሰለማ አሰግዳለች። ይዳረቁት ነው እንደውም እንቀራለን አለ የሴቶች በሴቶች አለ። ሴቶች ወንዶችን ይከተላሉ፣ ሴቶች በሴቶችም አለ። ወላኪን ተቁሙ ወስፋሁን መካከል ላይ ነው ባይሆን የምትቆመው ቀደም አትልም ወደ ፌስቅ ያለችዋ ነገር እኮ ትወጣለች እያልኳቸው ፌስቅ እንደውም ወላ የኡመነኩም ሐዲስ ልንገርህ ወላ የኡመነኩም አልለዲ ለሁ ጁርአቱን ፊ ዲኒ ውስጥ በጣም የሆነ ደፋር የሆነ ሰው እንዳይመራችሁ የሚል ሐዲስ አለ። ነፍሱ አልሐዲስ ዲኑ ላይ ድፍረት ያለው ሰው ያ ማለት ዲኑን በሙሐረማት የሚዳፈር ሰው እንዳይቀደማቸው። አንተማ በአቂዳ በተለይ አንዳንድ ሰዎች ጋር በአቂዳ ምናምን ልዩነት አለ። የዛን ጊዜማ በጣም መቀደም አለብህ አንተ ማለት እድሜ እነዚህ እኮ አነስተኛዎቹ መወዳደሪያዎች ናቸው። ሴት ካለ ሌላው መኖሩን ያስቀረዋል። ሌላው መኖሩን ያስቀረዋል ፊስቅ። ምክንያቱም ወራ አልፊስቅ መስከል ፊ ኢኽቲላፉል ዑለማ ይቻላል አይቻልም፣ አእማዎች መካከል ልዩነት አለ። ሀታ ይቻላል እያልኩ ነው። እነ እብኑ ተይሚያ ይቻላል እያሉ ነው። እነ እብኑ ተይሚያ ይቻላል እያሉ ነው። ግን አይቻልም የሚሉ ዑለማዎች አሉ እዛው መካከል አይቻልም ይላሉ። ይቻላል እያልክ እያለ ነው ወራ አልፊ ፋሲቅ ከፋሲቅ ጀርባ መስገድ ይቻላል። ወላኪን ፋሲቅ እያለ ፋሲቅ ያልሆነ መቀደም ነው ያለበት ሁክሙ ማለት ያለበት እንደዛ ነው። እንጂ አይቻልም ማለት አይደለም። ሶላቱ መቅቡልነት የለውም አይባልም። እ አዎ ሶላቱ ይበቃል። የፋሲክ ሶላቱ መቅቡል ነው። አዎ አዎ ችግር የለም። ሶላቱ መቅቡልነት አለው። ፋሲቅ ነው። ሙስቢል ኢዛራው ሶላቱ መቅቡል ነው። ሶላቱ አይበላሽም። ولكن ከቁርጭምጭሚት በታች ያለው እሳት ነው። ሰውየው ራሱ ይቀጣል፣ በዛ ይቀጣል፣ በዛኛ ይቀጣል። ሶላቱ መቅቡል አይደለም የሚለው ውስጥ አንገባም። ሶላቱ መቅቡል ነው። ወላኪን ሶላቱ ማጠፍ አለበት። ከማጠፍ ይልቅ ደግሞ ዋናው ምንድነው ማድረግ ያለበት መቁረጥ ማሳጠር ነው። ሱሪ መቁረጥ ያቃተው ሰው ይጃድ ይወጣል ምንም አይረባም እሱ ትንሽ አቅል ሱብሃንአላህ ወላሂ እንጃ በጣም ማለት እኔ አጂብ ነገር ነው የማየው ሰው ዳዕዋ ተከትቶ ቅራአትም ሰምቶ ምንም ሰምቶ ሱሪ አሳጥራል አህባሽማ አስረዝሙ አይልም እኮ ሌላ ይቅርና አህባሽ እንኳን አስረዝሙ አይልም ያ አላህ እኔ አጂብ ነው ወላሂ እዚች ሱሪ ማሳጠር ላይ የከበደው አካል ምን አይነት ስራ ነው የሚሰራው? ምን አይነት ምን ምን ምን ምን እኔ የመጨረሻ ሱሪ ከማሳጠር በታች የቀለለ ስራ የለም። በጣም ይቀፋል እኮ ይዘገንናል። ወላሂ ያስጠላል፣ ይከብራል። እንደዚህ አይነት ራሱ ዲኑ ላይ ዝርክርክር። ወላሂ በሌላ ሀሳቡ ራሱ ሀሳብ ነው ምን አይነት እኔ ሱሪው ረጅም ተው አንድ ነገር ልንገራችሁ። ወላሂ ጥሙን የሚላጭ ሰውና ሱሪ የረዘምበት ሰው አይ በጣም እኔ እንጃ የሆነ ሸክም ነው የሚሆንብኝ ሳይሆን ራሱ ወላሂ ነው ሲል እኔ በጣም ያስጠላኛል። አሁን ወላሂ ጠበቀለ ማለት ለዚህ ለትንሿ ነገር የወደቀ አካል በሌላው ነገር ላይ በጣም እንወድቃለን። ነተቂላ ራሳችን የምንጠቀምበት የነብዩ ስራ ነው። ወላሂ ሰላም ነገር ዋና ነስ ረዲየላሁ ተዓላ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ሩሱ ሱፉፈኩም ሶፋችሁን አስተካክሉ ይላሉ ነብዩ ዐለይሂ ሰላቱ ወሰላም። ይኸው ሱሪ ስለማሳጠር አቡበክር ስዲቅ ካነ የተአሐድ አቡበክር ስዲቅ ነብዩ አለይሂ ሰላቱ ወሰለም ከቁርጭም ጥሂት በታች ያለ የእሳት ነው ያለውን ስለሰሙ አቡበክር ስዲቅ በጣም ቀጫጫ ናቸው። በጣም ነሒስ ናቸው። ሽርጥ እንኳን አይቆምላቸው ነበር፣ ይንሸራተታል። ቀጫጫ ስለነበሩ ያ ረሱላህ ኩንቱ አተአሐዱ በጣም እየተጠነቀቁ ከፍ እያደረኩት እየወረደብኝ ከቁርጭምጭም አንተ ለስተ ሚንሁም አንተ ከነሱ አይደለህም ተባሉ። ነብዩ አለይሂ ሰላቱ ወሰላም ለአቡበክር መስክረውላቸዋል። መን ለዚ ፊ ሀዘ ዘመን አላ ቀድሪ አቢ በክር ስድቅ ማን እንደ አቡበክር ስድቅ የሚሆነው በዚህ ሰዓት እኔ ካልቆራ እነማ ይፈዓሉ ለሃዛ ይላል ራሱ ማስረዘም ራሱ ለዚሁ ነው መጀመሪያ ለዚሁ ነው ያስረዘመ ሰው ሲያሳጥረው ካልቹ ከታየ ትንሽ ይደብረዋል ይሄ ከሆነ የሆነ ነገር አለ ማለት ነው አቡበክር ስድቅ አንተ አይደለህም ተብለዋል አቡበክር ስድቅ ጀነት ተመስክሮላቸዋል አቡበክር ስድቅ የዚህ ሁሉ የኡማ ሁሉ ኢማን ባንድ ባንድ ሳህን የዘለው ደግሞ በሌላ ላይ ቢሆን የአቡበክር ስድቅ አመዝናል የተባሉት ታላቁ ሰው ናቸው። እሱም እየተጠነቀቁ እያመለጣቸው ነው። እየተጠነቀቁ እኛ ሶላት ስንገባ ከፍ እናደርገዋለን። ወደ class ስንሄድ ደግሞ ዝቅ ዝቅ ዝቅ ዝቅ ፍሩ። ነው። ሱብሃንአላህ ስለዚህ መደረግ የለበትም። ወላሂ በጣም በጣም ያስጠላል ያስጠላል። ማሳጠር ማሳጠር ላይ እኮ ለኩራት ለምን ለኩራት ኩራት እኔ ኩራት የለብኝም አይባል። ነብዩ አለይሂ ሰላቱ ወሰላም እንደት ነው አለባበሳቸው ብለን እንጠይቅ። ነብዩ አለይሂ ሰላቱ ወሰላም ከቁርጭምጭሚት በላይ ከፍ አድርጉት አሉ። እሳቸው እንደት ነበር የሚለብሱ ካልክ ደግሞ ይክፈት ነው። እባታቸው ግማሽ ላይ ነው የሚለብሱ። እዚህ ቁርጭምጭሚታቸው ድረስ አያመጡትም። ለእኛ ግን ከቁርጭምጭሚት ዝቅ አይበል እንጂ ችግር የለም አሉ። ከዚህ ላይ በሴንቲሜትር ለክቶ በሚሊሜትር ላይ የሚያደርግም ሰው አለ። ፍጹም መሆን የለበትም። ነብዩ አለይሂ ሰላቱ ወሰለም ከፍ አድርጉት ብለዋል። አንተ ከቁርጭምጭሚቱ ከፍ ይላል፣ ትንሽ ትንሽ ከፍ ይላል፣ ከሱ አይልም። እሱም ላይ ማድረግ ይችላል ከሱ ከፍ ይላል። አፍሉን ከፈለክ ደግሞ የነብዩን አለባበስ ከፈለክ ሚስፈታ ባትስ ግማሽ ላይ አድርገው። ይህን ብታደርግ ሌላ ምልክት ይመስላል። ወላኪን ሆ አውላ የነብዩ አለባበስ ስለሆነ እሱን ተከተል። ወኢን ሰበተ አህድ ማንም ቢሳደብ አትስማው፣ መስሚያ ይኑር። ወላሂ በጣም አሳስሯል። የነብዩ ስራ ነው። የሰሃባ ስራ ነው። ይወጅባል አይወጅብም፣ حرام ነው ወይ ምን ነው ወይ? እዚህ አይነት ውስጥ እኮ እኛ ደካማ ስለሆነ ነው፣ ብዙ ጊዜ ደካማ ስለሆነ ነው። ሰሃበቱ መሐመድ ግን ይናል አይል አለይሂ ሰላቱ ወሰላም ያአላህ እንደዚህ አይነት ነገር ታዘው ነው ነብዩ እንዴት አደረጉ ብለው አተንትነው እኮ የሚሰሩት ምን አደረጉ ዛሬ እንዴት ነው የለበሱት قال ሩሱ صفوفكم نبي عليه الصلاه والسلام قال قالوا ሩሱ صفوفكم صفاتكم استكاكلوا تعالوا اجا اجا በሉ ረስ ማለት የብሎኬት መጠጋጋት ከአነሁም ቡንያኑ መርሱስ የሚለው ማለት ነው። በጣም መጠጋጋት ማለት ነው። ሩሱ ሱፉፈኩም ሶፋችሁን አጠጋጉት አሉ ነብዩ አለይሂ ሰላቱ ወሰለም። ወቃሪቡ በይነሃ በሶፎ መካከል አቀራርቡ፣ ቀረብ ቀረብ አድርጉ አሉ። ወሃዙ ቢልአዕናቅ በአንገታችሁ ከቅጣጩ አንገት ለአንገት ተመሳሳይነት አድርጉ አድርጓል። ሶፍት ሲሰሩ አንዱ ገባ ሌላው ወጣ፣ እንዲህ zigzag እንዳንመታው رصوا صفوفكم ሶፋችሁን ምን አድርጉት? አጠጋጉት። እንደዚህ ነው። رص ማለት ሁላተ መገናኘት ማለት ነው። ነብዩ አለይሂ ሰላቱ ወሰለም አለ ቢልከዕብ ቢል መንኪብ ተከሻ በተከሻ እግር በእግር ቀደማችን መገናኘት አለበት። እንደዚህ ቀደምና ቀደማችን መገናኘት አለበት። በመካከል ላይ ሌላ ሰው የሚያስገባ ያክል ውይይት ክፍተት መኖር የለበትም መኖር የለበትም መካከል ላይ ሩሱፍ ሱፉፈኩም ሶፋችሁን አጠጋጉት በትክክል ወቃሪቡ በይነሃ በመካከሏም አቀራርቡ ወሓዙ ቢልአዕናቅ በአንገታችሁም ደግሞ ተጣጩ አሉ። አንዱ ገባ አንዱ ወጣ እንዳይል ነብዩ አለይሂ ሰላቱ ወሰላም ይሄን የመከሩ በሶፍና ወቃሪቡ በይነሃ ማለት በሶፍና በሶፍ መካከል ነው። ሰፊ ርቀት እንዳይኖር ሩሱፉፈኩም ተጠጋግታችሁ ቁሙ፣ ክፍተት እንዳይኖር መካከላችሁ ማለት ነው። ወቃሪቡ በይነሃ ማለት ደግሞ አይ በይነ ሱፉፍ በሶፍ መካከል ደግሞ ለሱጁድ የሚያስደርጋችሁ ያክል ክፍተት ይኖር በሶፍና በሶፍ መካከል ማለት ነው። ሶፍን ሰው መካከል ላይ ክፍተት መካከል ላይ ክፍተት የሚሰጠው ማለት ነው። ወሐዙ ቢልአዕናቅ አንገታችሁ ትከሻችሁ ይቅጣጭ እንደዚህ ባሉት ለባል رواه أبو داود والنسائي وصححه ابن حبان ابن حبان صحيح بلو الحديث ወደ ኋላ መውጣት የለበትም። ወደ ኋላ መውጣት የለበትም። እግሩ ይሄንኛው ሊቀደም ይሻላል። አዎ ቀደሙ ቀደሙ እሱ ቀደሙ አለች አይደል? እንደዛ አይገናኝም። የአንዳንድ ሰው እግር ወደ ኋላ ሊወጣ ይችላል። እንደዚህ ይሄ የቀደም መገናኘት የትከሻ መገናኘት ይችላል። ይሄንኛው ተረገዙ ይወጣል። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ብለዋል خير صفوف الرجال ከወንዶች ሶፍ እጅግ በላጩ አወሉሃ የመጀመሪያው ነው ወሸሩሃ መጥፎዋ ደግሞ አኺሩሃ የመጨረሻዋ ሶፍ ናት ወኸይሩ ሱፉፊ ኒሳ ከሴቶች ሶፍት አሰራር ውስጥ ምርጡ አኺሩሃ የመጨረሻዋ የሴቶች ሶፍት ሲሆን ወሸሩሃ መጥፎዋ ደግሞ አወሉሃ የመጀመሪያዋ ናት አሉ ረዋሁ ሙስሊም ይሄ በአንድ ላይ በሚሰግዱበትና ሂጃብ መጋረጃ በሌለበት ጊዜ ነው። ወንዶች ይሰግዳሉ። ወንዶች የመጀመሪያ ሶፍ ይሰራሉ፣ ከዛ ህፃናቶች ይሰራሉ፣ ከዛ ሴቶች ይሰራሉ። ህፃን ከሌለም ከወንዶች በኋላ ሴቶች ይሰራሉ። የመጀመሪያዋ የሴት ሶፍትና የመጨረሻው የወንዶች ሶፍ شر የሆነች ናት። ለምን? ሁለቱ አጅነብዬ ተቀራርበዋልና። ከወንዶች የመጨረሻው ሶፍ አደገኛ ነው፣ ከሴቶቹ በፊት ያለው ማለት ነው። ከሴቶች ደግሞ የመጀመሪያው ሶፍ አደገኛ ነው፣ ወደ ወንዶቹ ቀረብ ያለ ስለሆነ ማለት ነው። እንደዚህ ከሆነ መጋረጃ በሌለበት ጊዜ ሲሻሙ ሶስተል አወል ብሎ የሚሻሙ የት ነው? ከኋላ ነው ማለት ነው። ወንዶች ወደማይቀርቡበት አካባቢ ለፊትናው ነው ነብዩ አለይሂ ሰላቱ ወሰላም ይሄን የተናገሩት። ሴቶች ለብቻቸው ሲሰግዱ ወይም ደግሞ ወንዶች ጋር የሚያገናኝ መስመር ከሌለ ሶፈል አወላቸው ሆ ኸይሩ ሱፉ ከሶፍ ሁሉ ምርጡ የሴቶችን የመጀመሪያው ሶፍ ይሆናል። ወንዶች ጋር የማይገናኙበት ቦታ ላይ ከሆኑ ማለት ነው። ግልጽ ነው አይደለም? ለብቻቸው ሲሰግዱ ወይም መስጊዳቸው መጋረጃ ለዛ ሲሰግዱ ሶፍተል አወላቸው ኸይሩ ሱ ነው ሱ ነው ለብቻቸው ሲሰግዱ خير صفوف الرجال ከወንድ ሶፎች ምርጡ أولها የመጀመሪያው وشرها መጥፎዋ ደግሞ آخرها የመጨረሻዋ ወኸይሩ ሱፉ ሱፉፍ ኒሳ ከሴቶች ሶፍ ደግሞ ምርጡ آخرها የመጨረሻው وشرها أولها አደገኛው ደግሞ የመጀመሪያው ወደ ወንዶች ቀረብ ስለሚሉ ማለት ነው وعن ابن عباس رضي الله تعالى عنهما قال صليت مع رسول الله صلى الله عليه وسلم ከነብዩ ጋር አለይሂ ሰላቱ ወሰላም ሰገድኩኝ ይላሉ አብደላህ እብኑ አባስ ናቸው መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ዛተ ሌሊቲን አንድ ሌሊት ከነብዩ ጋር ሰገድኩኝ አለ አክስቱ ቤት ሄዶ ነው መይሙና ቤት መይሙና የነብዩ አለይሂ ሰላቱ ወሰላም ሚስት ናት የእሱ አክስቱ ናት ቃለቱ ናት የእናቱ እህት ናት የአብደላህ እብኑ አባስ ማለት ነው እንደውም ኦፊ አስሒሐይን ቡኻሪና ሙስሊም ላይ ባለ ዘገባ أن أب أن أباه عباس هو الذي أرسله ليرمق صلاة النبي صلى الله عليه وسلم ሶላት የሌሊት ሶላታቸውን እንዲከታተል ልከውት ነው አባቱ የሚል ዘገባ አለ። አባቱ ልከውት ነው አብደላህ ነው አባትን እስኪ ዛሬ መይሙና ጋር ነው ነብዩ የሚያዱት እዛ እደር ሌሊት እንዴት እንደሚሰግዱ ተምረህና ብሎ አባቱ ልኮት እና አብደላህ ብኑ አባስ ሰለይቱ መዓ ረሱላህ ሰለላሁ ዐለይሂ ወሰለም አክስቴ መይሙና ቤት አዳር ሂጄ ነብዩ አለይሂ ሰላቱ ወሰላምና ሚስታቸው መይሙና በቁመት ፍራሽ ላይ ተኙ፣ እኔ ከግርጋቸው አግድም ተኛሁኝ ይላል። ከታች ማለት ነው። እንደዛ ሆኖ እንቅልፋሉ ሲደም እየተከታተለ ነው። ህፃን እኮ ነው። 11 አመት አካባቢ ላይ ነው። 11ኛ ዓመቱ አካባቢ ላይ ነው። በዛ ሁኔታ ልክ ነብዩ ለሊት ለተሐጅር ሲነሱ አብሮ ተነሳና ውዱ አደረገ። ሲቆም አብሯቸው ቆመ እና መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ሰገድኩኝ ዛተ ሌሊትን አንድ የሆነ ለሊት ነብዩ ጋር ሂጄ ሰገድኩ። ተቆምቱ ሲሰግድ እንደዚህ ነበር። ፈቆምቱ ቆምኩኝ፣ አየሳሪህ ከነብዩ ከግራቸው በኩል ቆምኩኝ፣ ከግራ ጎናቸው በኩል ፈአኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ያዝ አደረጉኝና ራሴን ያዙና ሚወራኢ ሚወራኢ ከኋላ ራሴን ያዝ አደረጉና ፈጃአለኒ አየሚኒ በቀኝ ጎናቸው በኩል ጎትተው አመጡኝ ይላል። እዚህ ላይ ያዝ አደረጉና በቀኝ ጎናቸው በኩል አምጥተው እዚህ አቆሙኝ ያለ ስለዚህ አንድ ሰው ከዚህ ብዙ استنباط የሚደረግ ነገር አለ። المتنفل يأتم بالمفترض ሱና የሚሰግድ ሰው ፈርድ በሚሰግድ ሰው መከተል ይችላል የሚለውን ከዚህ እናገኛለን። ለምን لأن صلاة الليل واجبة بالنسبة لنبينا عليه الصلاة والسلام ለነብዩ ዋጅብ ነው። ለምን የሌሊት ሶላት ለነብዩ ዋጅብ ነው። እሱ ደግሞ ሱና ነው። ሱና የሚሰግድ ሰው ሙተነፊል በፈርድ በሚሰግድ ሰው መከተል ይችላል ማለት ነው። ትናንትም ተመልክተናል ነሶል ሐዲስ ተመልክተናል። አንድ ሁለተኛ የምንይዘው ነገር ምንድነው? ከግራ በኩል ከቀኝ አንድ መእሙም ብቻ ከሆነ አንድ መእሙም ብቻ ከሆነ መቆም ያለበት ከየት በኩል ነው? ከቀኝ በኩል ነው መቆም ያለበት፣ ከግራ በኩል አይደለም። ከግራ በኩል አይደለም። ከግራ በኩል መቆም ሶላት ያበላሻል ያሉ አንድ አለም ብቻ ኢማሙ አህመድ ብቻ ናቸው። ሶስቱ አኢማዎችና ጅምሁር ዑለማ ይቻላል ነው ያሉት። ከግራ በኩል መቆም ከቀኝ በኩል ባዶ ቢሆንም ከግራ በኩል ሆኖ አንድ ሰው ቢሰግድ ችግር የለም። ለምን ነብዩ አለይሂ ሰላቱ ወሰላም ማአመረ እብነ አባስን አላዘዙትም? ቀዷ እንዳወጣ ሶላቱን አላዘዙትም ወይ ወይም ደግሞ ሶላት ይበላሻል አላሉትም። ስለዚህ ከግራ በኩል ነው የምንቆመው ማለት ነው። ከቀኝ በኩል ነው የሚቆመው። ከቀኝ በኩል ሲቆም ደግሞ አንድ ሰው መቆም ያለበት ምን ያክል ነው? መቆም ያለበት ወደ ኋላ ትንሽ ትንሽ ትንሽ ይላል። አጣ የሚባለው ግን እኩል በቃ ጎን ለጎን እኩል ይቁሙ ነው ያለው አጧል እኩል አንድ አንድ መእሙም ብቻ ከሆነ ማለት ነው ከቀኝ ከኢማሙ ከቀኝ በኩል ይቁምና እኩል አንድ ላይ ይቁም ሌሎች ደግሞ አይ ትንሽ ለሙታባ እንዲመቸው የተወሰነ ወደ ኋላ ተአኺር ያለ እግርና እግርን ግን አገናኝ? ምንድን ማሽን ቃል ሶፍ እንደዚህ ካቋረጠ እንደዚህ ካቋረጠ ሶፍ ይበላል። እዛ አንድ ሰው ይቆማል፣ እዛ አንድ ሰው ይቆማል። ይሄ ነው መካከል ላይ አ ምን ትቆማል መካከል ላይ ይገባል። ولكن የሚቋረጥ የሌለበት ሶፍ ደግሞ أولى ነው። ቀድመህ ያዝ። ምንም መካከል ላይ የሚያቋርጥ የሌለበት ሶፍ ደግሞ أولى ነው። ስለዚህ ከቀኝ በኩል ነው የሚቆመው ማለት ነው ስንቆም ፈአኸዘ صلى الله عليه وسلم ቢረእሲ ራሴን ያዙና من ورائي ከኋላ የራሴን ያዝ አደረጉና ነብዩ ፈጀአለኒ አየሚኒ ከቀኛቸው በኩል አቆሙኝ ይላል። ከቀኝ በኩል አምጥተው አቆሙኝ። ከቀኝ በኩል እንደውም ጆሮዬን ምን ያደርጉን ነበር? በሶላት መካከል ጆሮዬን አሸታ ሸት ያደርጓት ነበር ይላል ንቃ አይዞህ ንቃ እያሉት ነው በሶላት ውስጥ ማለት ነው። አብደላህ ብን አባስ ከፊት ለፊታቸው አይደለም ያመጡት በኋላችን ይዘው ነው። ለምን ከኢማን ፊት ለፊት መሄድ ማቋረጥ አይፈቀድም። ገብቷችኋል? ሐዲሱ ሙተፈቅ ዐለይህ ነው። ወአን አነስ ሱሪን ይዘን አዎ፣ እንደዚህ ከባድ አድርገህ ግጠም ማለት ናም ጥሩ ነው እንደ እንኳን ይቻላል ሶላት እንትኑን ሶላት ውስጥ እንደዚህ ከሆነ ራሱ የተራራቀ ከሆነ ጎተት አድርገው ይሆናል። ሳባ አድርገው ይሆናል። ከረለ وعن انس رضي الله تعالى عنه قال صلى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ሰገዱ ፈቁምቱ እኔ ቆምኩ አነ እኔና ወየቲሙን አንድ የቲም ከልፈው ከነብዩ ኋላ ቆም ይላል እኔና አንድ የቲም አለ ሁለቱም ህፃናቶች ናቸው ማለት እንትን የቲሙ ህፃን ልጅ ነው ማለት ነው ህፃን ልጅ አብሮ ከትልቅ ጋር ሶስት መስራት ይችላል የሚለውን ከዚህ ወስደዋል ፈቁምቱ ቆምኩኝ ይላል አነ አነ እኔና ወየቲሙን አንድ የቲም ኸልፈው ከነብዩ ኋላ ቆም ወኡሙ ሱለይም ኡሙ ሱለይም ደግሞ ኸልፈና ከኛ ኋላ ቆመ ይችላል ኡሙ ሱለይም ምግብ አዘጋጅታ ነብዩን ጠርታቸው ነብዩን አለይሂ ሰላቱ ወሰላም ጠራቻቸው ኡሙ ሱለይም ምግብ አዘጋጅችና ሲኑ ዛሬ ነው ቤት አለቻቸው ግብዣ ጠራቻቸው ሄዱ ምግቡን ከተመገቡ በኋላ ረካዓተይን ልስገድ አሉና ነብዩ አለይሂ ሰላቱ ወሰላም ሲቆሙ ከኋላ እኔና አንድ የቲም ከነብዩ ኋላ ቆም እናታችን ደግሞ ኡሙ ሱለይም ከኋላ ቆመች ይላል። ከዚህ የምንይዘው ሶፍ አሰራር ነው። አንደኛ ህፃን ልጅና የሆነ ትልቅ አንድ ላይ ሶፍ መስራት ይችላሉ። ሁለትና ከዛ በላይ የሆነ ሰው ደግሞ ከኢማም ኋላ ነው የሚቆመው፣ ከጎን አይደለም። ምክንያቱም ሶፍ ሰራ ነው አይደል የሚለው ፈቁምቱ አነ ወየቲሙን ኸልፈሁ ነው የሚለው እኔና የቲሙ ልጅ ከነብዩ ኋላ ቆምን ነው የሚለው። ሁለት ሰው ከሆነ ወደ ኋላ መሄድ አለበት ወይ ኢማሙ ወደፊት መሄድ አለበት። ከዚህ ማለት ነው። ኡሙ ሱለይም ብቻዋን ናት። ግን ሴት ልጅ ብቻዋን እንድትሆን ለብቻዋ ከኋላ ነው የምትሆነው። አይደል ከሚስት ጋር ብትሰግድ ማለት ነው። የት ነው መቆም ያለባት? አንድ መእሙም ስለሆነች ከቀኝ በኩል ትቆም አይደለም፣ ከኋላ ነው የምትቆም። ሴት ልጅ ከኋላ ነው የምትቆመው ማለት ነው። ምሳሌ በዚህ ነው የሚለዋቸው። ተፈቃ ላይ ነው። ወለፍቱ ሊል ቡኻሪ አረፍተ ነገሩ የቡኻሪ ነው። እሺ ችግር የለም። በፈለገ ብቻ ይቀደም። ኢማሙ ወጣ ይበል ሁለት ሰው ከመጣ ከትምህርት ስትመጡ አንድ ኢማምና አንድ ሙእሚን እየሰገዱ ከሆነ ስትመጣ አንተ ከመሙ ጎን ትቆማለህ። ከፊት እንትን ካለ ቦታ ካለ ኢማሙ ቀደም ይበል በመካከላችሁ። እናንተ ቦታ ካለ ደግሞ ወደ ኋላ መጣችሁ ከኋላ ትቆማላችሁ ማለት ነው። እ ወንዱ ከቀኝ ለምሳሌ ሶስት ሰዎች ቢኖሩ አንዱ ኢማም ሆኖ ሊያሰግድ ነው። አንዱ መእሙም ነው፣ ሴቷ መእሙም ናት። ወንዱ ከወንዱ ቀኝ በኩል ይቆማል፣ ሴቷ ከኋላቸው ትቆማለች። እንቅራው አብሽር ልነግራችሁ መሰለኝ ዋና ቢበከረተ አነሁ وعن ابي بكر كابو بكر የተዘገበ ሐዲስ ነው አነሁ አባ በክራ انتهى الى النبي صلى الله عليه وسلم ነብዩ ጋር ደረሰ ወሆራቸ ሩኩ አድርጎ ነብዩ አሉበት ገባ ማለት ነብዩ ጋር ደረሰ ማለት ነብዩ ሩኩ አድርገው ደረሰ ወሆራቸ ነብዩ ሩኩ እንዳደረጉ ደረሰባቸውና ፈረካ ሩኩ አደረገ ቀብለ አየት ሲለለፈፍ ሶፉ ከመድረሱ በፊት ሩኩ አደረገ መጀመሪያ ልክ ሲደርስ ነብዩ አለይሂ ሰላቱ ወሰላም እና ሰሃቢዎች ሩኩ አድርገዋል ኢንተሃ ማለት ደረሰ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብዩ ደረሰ ወሆ ነብዩ ዐለይሂ ሰላቱ ወሰላም ራኪዑን ሩኩ አድርገው ነበር ከውጭ እየመጣ ነው ይሄ ሰሃባ ፈረከዓ ሩኩ አደረገና የት ቀብለ አየፊለ ከመድረሱ በፊት ለሶፍ ሶፉ ከመግባቱ በፊት ተንደብሮ الله أكبر አለና ሩኩ ወረደ እዛው ሩኩ እንዳደረገ ገባ ወደ ሶፍ እሱ حرص ነው። በጣም ጓጉቶ ነው ጀማዓ እንዳያመልጡ ይቺ ረካ እንዳታመልጡ ነው። ሶፍ ውስጥ ከመግባቱ በፊት ውስጥ ላይ ኢህራም አድርጎ ሩኩ አደረገና ሩኩ እንዳደረገ ወደ ሶፉ ተቀላቀለ። አባበክራ ማለት ነው። فذكر ذلك للنبي صلى الله عليه وسلم ይህ አባበክራ ድርጊት ለነብዩ ተነገራቸው። فذكر ذلك ተነገራቸው ለነብዩ صلى الله عليه وسلم ለነብዩ ተነገራቸው። فذكر ከሆነ مغير الصيغة ወይም እንትን passive አድርጋችሁ ማለት ተነገራቸው። ማነው ነጋሪው? ከሷቡ አሉ فذكر ذلك ነገራቸው ከሆነ subject ኡ ራሱ فقال له النبي صلى الله عليه وسلم ነቢዩ እንዲህ አሉት አባበክራ فذكر ذلك للنبي صلى الله عليه وسلم ለነቢዩ እንዲህ አደረግኩ ብሎ ነገራቸው ወይም እንዲህ አደረገ ብለው ነገሯቸው فقال له النبي صلى الله عليه وسلم ነቢዩ እንዲህ አሉት زادك الله حرصا የጀማዓ ስስትህን አላህ ይጨምር زادك الله حرصا ለጀማዓ ያለህን ስስት حرص ማለት ጉጉት ስስት ማለት ነው። ሂርስ ማለት በጣም መጓጓት፣ ፍላጎት ሂርስህን ለጀማዓለህን ስስትና ጉጉት አላህ ይጨምርልህ። ግን ወላ ተዑት እንዳትደግም ማለት ካሁን በኋላ እንደዚህ እንዳትሰራ አሉ። ሶፍ ውስጥ ግባና ድረስ በቃ ሶፍ ውስጥ ከመግባት በፊት አትንደግ። አንደኛ ይሄ ምንድነው ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው የተናገሩት አለ። በሌላ ሐዲሳቸው የተናገሩት ነገር አለ إذا أقيمت الصلاة ለሶላት ኢቃም ከተደረገ ብለዋል ነብዩ አለይሂ ሰላቱ ወሰለም። فامشوا ተጓዙ፣ فامشوا ተጓዙ፣ على سكينة فامشوا እና وعليكم بالسكينة والوقار ዝቅ ብላችሁ ተጓዙ። والوقار አይናችሁንም ሰብሰብ ከበር አድርጋችሁ እንዲሁም ድምጻችሁን ቀንሳችሁ ተጓዙ፣ ወደ ሶላቱ ማለት ነው። ሶሉ ማአድረቅቱም የደረሳችሁበትን ስገዱ፣ واقضوا ما فاتكم ያመለጣችሁን ደግሞ ኢማሙ ሲጨርስ ሙሉ በቃ እንደዚህ ነው መሆን ያለበት። ስለዚህ ይሄ አባ በክራ ስለረበሸ ነው ሩጣው ላይ ማለት ነው። አንደኛ ረብሿል እንጂ ሩኩን ድገም አላሉትም። ሩኩን ድገም አላሉትም። ሩኩ ተቀባይነት አለው። ኢማምን ሩኩ እንዳደረገ ከደረስክበት ይሄ ሐዲስ ነው ትልቁ መረጃ፣ ዋናው መረጃ ኢማምን ሩኩ ላይ የደረሰበት መእሙም ሩኩ ካደረገና ኢማሙን ከደረሰበት አንድ ረካዓ ተብሎ ይጻፍለታል፣ ይመዘገብለታል፣ ቁጥር ውስጥ ይገባል ማለት ነው። ደሊሉም ይሄ ሐዲስ ነው። ይሄ ሐዲስ ነው ደሊሉ ተግባባን። رواه البخاري ሸኹል ቡኻሪ ዘግበውታል። وزاد أبو داود فيه አቡ ዳውድ እንዲህ ብሎ ጨምሯል። ምን ፈረከዓ ሩኩዕ አደረገ አባበክራ። ይሄ አቡ ዳውድ ላይ ያለች ዘገባ ነው። ፈረከዓ ሩኩዕ አደረገ دون الصف ማለት ከሶፉ ውጭ ማለት ነው። دون دون الصف ከሶፉ ውጭ ምን የሉም دون الصف ከሶፉ ውጭ ሩኩዕ አደረገ ثم መሻ ከዛ ሄደ ኢለ ሶፊ ወደ ሶፉ ተጓዘ ሄደ ገባ ዱነ ሶፍ ከሶፉ ውጭ እዛም ቀብለ አየፍ ኢለ ሶፍ ሶፉ ከመድረሱ በፊት ነበር የሚለው ቡኻሪ ውስጥ ያለው ዘገባ። አቡ ዳውድ ላይ ደግሞ ፈረካ ሩኩ አደረገ አባበክራ ዱነ ሶፊ ከሶፉ ውጭ እና ኢህራም ካደረገ በኋላ ثم መሻ ተጓዘ ኢለ ሶፍ ወደ ሶፉ ተንደርድሮ ገባ። ነብዩ አለይሂ ሰላቱ ወሰላም ከልክለውታል። ምኑን ነው የከለከሉት? ነብዩ አለይሂ ሰላቱ ወሰላም ምኑን ነው የከለከሉት? ሩኩን ከልክለውታል። ሩኩ ማድረጉ ትክክል አይደለም። ትክክል ነው ሩኩ። የከለከሉት ምንድነው? እንዳይወሰውት ነው፣ መእሙሞችን እንዳይወሰውታቸው እና ከሶፍ ውጭ ደግሞ ሆነ ኢህራም ማድረግ የለብንም። የደረስከውን እዛው ሶፍ ውስጥ ከገባ በኋላ ነው መደረግ ያለበት። ከሶፍ ውጭ ቦታ እያለ ከሶፍ ውጭ ሆኖ አንድ ሰው ለጀማዓው ለመጓጓት ብሎ ከሶፍ ውጭ ሆኖ ኢህራም ጥሩ አይደለም። ተግባባል?